ክፍል 17 ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምንሰንብታችኋል። ዛሬ እሁድ መጋቢት 11 2008 ዓ ም ነው እንደ ኢትዮጵያ አቆጣጠር። በአጋጠመን የላፕቶፕ የመበላሸት ምክንያት ዛሬ እንደተለመደው ፕሮግራማ ፕሮግራሙን በቅዳሜ ዕለት መቅረጽና ማድረስ አልቻልኩም። እንግዲህ እሷ እስከምትጠግን አስቀድሜ ለመዘጋጀት እሞክራለሁ እስከ ቅዳሜ ሳልጠ እናም እንደተለመደው በዛሬው ፕሮግራማችን በዋናነት ስለ LibreOffice Writer ስለተሰኘ የ Microsoft Word በምትክነት የሚያገለግል application አቀርባለሁ። እንዲሁም አጭር ዜናና የእናንተው አስተያየቶች ተካተዋል። ከፕሮግራማችን ጋር እስከ መጨረሻው ድረስ አብራችሁ ዊክስ በዚህ ሳምንት ያለን ዜና አንድ ብቻ ነው። እሱም ባለፈው ሁለት ሳምንት ገልጽ ነው የነበረው የጃውስ ፖድካስት ማለትም ስለ JAWS የሚያወራ ፕሮግራም ከ JAWS ጋር update ማድረግ ጀመረ የሚል ነበር። ይኸው አገልግሎት በ March fifteen በእኛ መጋቢት ስድስት ላይ ተጀምሯል። እንግዲህ JAWS ተጠቃሚዎች የሆናችሁ በተለይ JAWS seventeen ን የጫናችሁ መጥቶላችሁ እንደሆነ አላወቅኩም፣ ግን እሱ update one FSCast FSCast ነው የሚሉት የፕሮግራሙ ስም። ያኔ የነበረው መቶ ሀያ ሁለተኛው ፕሮግራም ነው። ከዚህ በፊት በመደበኛ ፖድካስቶች ይተላለፍ ነበር በፈረንጆች ከሁለት ሺ ስድስት ጀምሮ አሁን ከ JAWS ጋም አብሮ በ JAWS በኩል download ማድረግ አስችለዋል። እናም ስለ ፕሮግራሙ ምንነት ስላዘጋጁ ማንነት ነው የነበረው እንዴት እንደነበረ JAWS ተጠቃሚ የሆናችሁ ልትነግሩን ትችላላችሁ። አዳዲስ ነገሮች ሲኖሩ ጠቁሙን። ለዚህ ሳምንት የነበረን ዜና ይሆነው። ነው ሁላችንም በህይወታችን እንደምናውቀው ለአንድን ነገር ለማድረግ ሁልጊዜ አንድ መንገድ ወይም አንድ መሳሪያ ብቻ አይኖርም። አንድ ነገር የምናደርግበት ሁለት አማራጮች ይኖራሉ። ከኛ ፕሮግራም ጋር በሚያያዝ ባለፉት ፕሮግራሞቻችን ልናቀርብ እንደሞክር ነው ለኮምፒውተራችን ማንበቢያ ወይም screen reader JAWS እንዳለ ሁሉ NVDA የሚባለው አለ። ለሞባይላችን በፊት በነኖኪያ ጊዜ Talks የሚባል እንደነበረው Mobile Speak የሚባል ነበር። በዛሬው በ Android ዘመን TalkBack እንዳለው ሁሉ Mobile Speak ም አለው። ከዛ በፊት ስፒል የሚባል ነበር ሞባይል ስፒክ በፊት ቀደም ብሎ እንዲሁም ለድምጽ መቅረጫ የሚሆን GoldWave የሚባል እንዳለ ሁሉ የሞባይል ማን ነው የ PC ነው የማወራው Audacity የሚባል አለ በነገራችን ላይ Audacity ነው ይህን ፖድካስት ወይም ፕሮግራም የምቀርጽበት እንዲሁም ከዚህ በፊት download አደራረግ ከአድማጮች በቀረበ ጥያቄ ስለ YTD ሲቀርብልን ነበር በሁሴንና ስር ከስድስት ኪሎ በተመሳሳይ ወንድሜ ነህ ደግሞ እንዳውም ሁሴንም በክፍል አስራ አራት ይመስለኛል ከ YTD ውጭ እንዴት ነው በአቋራጭ download link የምናደርገው የሚለውን አሳይተውን ነበር። Internet Download Manager ወይም IDM የተሰኘውም download እንደሚያደርግ ግርማ ወዳጄ ክፍል ስንት እንደሆነ አላስታውስም እንጂ እሱም ጠቁሞን ነበር። እንግዲህ ዛሬም የማሳያችሁ ፕሮግራም LibreOffice የሚሰኝ Microsoft Office እየተባለ ለምናውቀው ፕሮግራም ምትክ ወይም አማራጭ ሆኖ የሚያገለግል ነው። Microsoft Office ለትምህርት፣ ለስራ፣ ለቢሮ ስራዎች እንዲሁም እንዲሁ ለመዝናኛ ለግል ጉዳይም ለመጻፍና ለማንበብ የሚያገለግል የሶፍትዌር ፓኬጅ ነው። እንግዲህ በውስጡ ይሄ እነዚህ ፓኬጆች የተለያየ አይነት ሰነዶችን ወይም document ኦችን ለማዘጋጀትና ለማንበብ ያግዙናል። ለምሳሌ በ Microsoft Office Microsoft Excel የሚባል በተለይ ከ accounting ጋር የሚያያዝ ወጪና ገቢ አይነቶችን የሚመዘገቡበት application አለ። ይህን ለምሳሌ በእኛ መምህራን የተማሪዎቻቸውን mark እና ከተማሪው ዝርዝር ጋር ከስማቸው፣ ከጾታቸው፣ ከአስር ከሀምሳ ከ final ምን ምን እንዳለ ብለው የሚመዘግቡበት ቅድም እንዳልኩት በ accounting ወጪ ገቢ ለንትን ለንትን በየአይነቱ ደግሞ የወጪውንም የገቢውንም አይነት በሰንጠረዥ መመዝገቢያ ያገለግላል። እንዲሁም PowerPoint የሚባል በተለይ ብዙ ተመልካቾችና አድማጮች ባሉበት በአዳራሾች ላይ እንደ blackboard በትልቁ የምንፈልገውን ጽሁፍና ምስሎች በማሳየት የምንፈልገውን ሀሳብ ከምንናገረው በተጨማሪ በጽሁፍ ባጭር ባጭሩ title ኦችን ማስታወሻም ለመውሰድ እንዲያመች አቅጣጫ ለእኛም አቅጣጫ ሀሳባችን እንዳንስጥቅ flow ንግግራችንና presentation ኣችን flow እንዲኖረው ፍሰት እንዲኖረው የሚያስችል application ነው ሁላችንም የምናቀረው Microsoft Word በጠቅላላው ድርሰት ጽሁፍ ዝግጅት ለማድረግ የሚያገለግለን ነው እንግዲህ ዛሬ የማሳያቸው LibreOffice ምልክ እንደ ማይክሮሶፍት ሁሉ በውስጡ ብዙ application የያዘ ነው ለ Microsoft Word ምትቅ LibreOffice Writer የሚባል ለ PowerPoint ምትቅ ሊብራ ኦፊስ ኢምፕረስ የሚባል ለ Excel ምትቅ LibreOffice Calc የሚባል ምትኮች አሉት። ያው አልዘረዘርኳቸውም እንጂ ኦፊስ ማይክሮሶፍት ኦፊስን በውስጡ ሌሎችም አሉት። InfoPath፣ Outlook፣ Access፣ Groove እና የሚባሉ የመሳሰሉ ሌሎችም አሉት። የ Office ም እንደዚሁ ኢንፎ ማን ነው LibreOffice Math፣ LibreOffice Base፣ LibreOffice Draw የሚባሉ የተለያዩ application ኦች በውስጡ አካቶ ይገኛል። እንግዲህ ይህን ካልኩኝ ይህን application ለማግኘት በwww ሊብረ ኦፊስ ዳት ኦርግ ሊብራ የሚለው L I B R E OFF ICE dot ORG ነው። L I B R E OFF ICE dot ORG ነው። LibreOffice ከ Microsoft Office የሚለይበት ዋናው ዋናው ምክንያት በፍልስፍናው ነው። ማለትም ሶፍትዌሩ open source ማለት ማንም ሰው የተሰራበትን የተጻፈበትን ኮድ ማየት ይችላል። እንዲሁም በነፃ ማንም ሰው ሊጠቀመው ይችላል። Microsoft Office በብዙ መቶ ዶላሮች የሚገዛ ነው። ይሄኛው ግን በነፃ download የሚደረግ ነው። ይህን ካልኩ ዘንዳ ከዚህ በፊትም በነበረውን ፕሮግራም ስለ ኒቪዲኤ ለምንድን ነው ማዋራው እዛ ስንትቼ ለምንድን ነው NVDA ንስ የምጠቀመው የሚለውን ሳብራራ እንደነበረው በገንዘብ JAWS ውስጥ በአንድ ሺ አንድ ሺ አንድ መቶ ዶላር አካባቢ የሚሸጥ ነው። NVDA ነጻ ነው። በአንድ በኩል ያን ያህል ወጪ አውተን ንግዛ ብንል አቅም አይኖረንም። crack ኡን ብንጠቀም ደግሞ የሌላ ሰው ሀብት የሆነን መክፈል ሲገባን ሳንከፍል የሌላ ሰው ሀብት ጠቀምን የሚለውን የሞራል ጥያቄ ለመመለስ ነው የነጻ ሶፍትዌር አማራጮች የምንጠቀመው። ለሞራል ጥያቄው ልናነሳቸው የምንችላቸው ምላሾች ቢኖሩ እና LibreOffice ን download ካደረግን በኋላ download ኡ package ኡ አንድ ነው የሚሆነው። application ኦቹ ያን ከጫን በኋላ በ LibreOffice submenu ስር ነው ተዘርዝረው የሚገኙት። አጫጫኑ ምንም የተለየ ነገር የለውም። next next ብሎ install ማድረግ ነው። እንግዲህ ጭነን ካበቀም በኋላ ለመጀመሪያ ጊዜ LibreOffice ብቻ የሚለውን ከከፈትን ምንድን ነው የሚያመጣልን? Open ማለትም የሆነ ፋይል መክፈት እንድንችል እንዲሁም new new Word document ነው text document ይለናል። ODT ነው የሚባለው የ LibreOffice document ደግሞ new የ Calc document የ Impress ያማርጠናል ማለት ነው። የምንፈልገውን ከፍተ አዲስ ለመጻፍ Open ካልነው ደግሞ በአንድ ከዚህ ከሊብረ ኦፊስ ፋይሎች አንዱን መክፈት እንድንችል ምን የሊብረ ኦፊስን ብቻ ሳይሆን የ Microsoft Office ንም ፋይሎች አንደኛውን መክፈት እንድንችል ወደ file browser ኡ ይወስደናል ማለት ነው። እንግዲህ በዚህ አማካኝነት የምንፈልገውን ፋይል ሄደን ከከፈትን በኋላ አጠቃቀሙ ከሞላ ጎደል ልክ እንደ Microsoft Office Word ላይ እንደምናውቀው ነው። common የሆኑ keyboard shortcut ኦች ወይም command ኦች እነ ለምሳሌ select all ለማድረግ Control A፣ bold ለማድረግ Control B፣ copy ለማድረግ Control C እያለ እስከ መጨረሻው አንድ አይነት ናቸው። ምናልባት የሚለየው ሜኑዎችን የምናገኝበት መንገድ ነው። Microsoft Office ከ2007 Microsoft Office 2007 ወደዚህ የሜኑ አይነት ሪበን የሚባል ሆኗል እና በ keyboard ለሚጠቀም አስቸጋሪ ነው የሆነው። tab tab እያደረግን በጣም ብዙ ዝርዝሮችን ካለፍን በኋላ ነው ወይም shortcut ቷን የግድ መሸምደድ ይኖርብናል። አራት key ወይ አምስት key የሚጫንበት ይሄ ግን የድሮውና በሌሎች ፕሮግራሞች የምናውቀው እነ አይነት shortcut system ነው የሚጠቀመው እነ File Edit View የሚለውን ማለት ነው። ስለዚህ እነዚህ ሜኖች ለማምጣት Alt እንነካለን እነ File Edit View Format ምናምን የመሳሰሉት ይመጡልናል። ከዛም right left ስናደርግ ከአንዱ ሜኑ ሜኑ ወደ ሌላው ሜኑ ያሻግረናል። በዛው ሜኑ ስር ያሉትን ዝርዝር ለማያደርግ ደግሞ ለማየት ደግሞ down መንካት ነው። የሜኑ መጨረሻ ላይ እንዳለ የምናውቀው ከሆነ ያ ጉዳይ ኪ ስንነካ ወደ መጨረሻው ይሄድልናል። Home key ስንነካ ወደ ሜኑ ዝርዝር መሀል ላይ ድረስ ነው ወደ ዳር መመለስ ብንፈልግ ማለት ነው። ወደ መጀመሪያ ይመልሰናል። እንግዲህ ሌላው ሜኑ ውስጥ የምንፈልገውን ነገር ፊደሏን የምናውቀው ከሆነ የመጀመሪያን ፊደሏን መንካት ነው። ለምሳሌ ኮፒን ሲ ማድረግ ነው። ተመሳሳይ ሲኖሩ ደግሞ ሌላ ኪ ለከት ዩ አሳይን ይሆንለታል ማለት ነው። እናም እንደዛ እያደረገን የምንፈልገው ጋር መሄድ እንችላለን ነው ከ Microsoft Office ለየት የሚል ያገኘሁት ሁለት ነገሮች ናቸው አንደኛው ገጽ ለመቀየር Page Down ን ሁለት ጊዜ ስንነካ ነው next page የሚሄደው Page Up ስናደርግ ደግሞ እሱንም ሁለት ጊዜ ስናደርግ ወደ ቀደመው page ይሄዳል ሌላው ልዩነት page number ማለት በገጹ ቁጥር ለመሄድ በ Microsoft Word F5 ወይንም ኮንትሮል ጂ ነበር የምንነካው። እዚህ F5 በእርግጥ navigation የሚባል ያመጣና section፣ bookmarks፣ tables፣ headings እያለ ምርጫዎች ያመጣልናል። በእነሱ በዝርዝራቸው መርጠን እንድንሄድ document ኣችን እንደዛ አይነት ነገር ከሌለው እና የግድ በገጽ ቁጥር ከሆነ የምንሄደው Control plus Shift plus F5 በመንካት ነው። የገጽ ቁጥር መጻፊያውን የምናመጣው ጽፈን Enter ማለት ነው። የተለየ የለውም ከ Microsoft Word በዚህ እና ሌላው find ማለት አንድ term ወይም ቃላት ወይም ሀረግ በ document ኣችን ሰነዳችን ላይ ለመፈለግ Control F ነው Microsoft Word ላይ እዚህ ጋር የምትለየው Control next ማለትም find ካደረገልን በኋላ እና ከዛ dialog ከወጣም በኋላ next እና previous search ለማድረግ በ Microsoft Word Control Page Down እና Control Page Up መሆኑን እናስታውሳለን። በዚህ ግን next ብቻ ነው ያለው። እሱም Control plus Shift plus F በመንካት ነው። previous የሚለው ለመፈለግ ኮንትሮል ኤፍ ድጋሚ ነክተን ታብ ስናደረግ ፋይንድ ፕሪቪየስ በተለ የምትላለች እሷን ነው የምናደርገው ማለት ነው። ይህን ይመስላል። እስቲ ባጭሩ ምን ምን እንዳሉት በመጠኑ ላመሳያ እናማ ቅድም እንዳልኩት ልክ እንዲህ ኢንተር ካላችሁት በኋላ የሚመጡልን ምርጫዎች Remote files button. Open file button. O. Menu. System menu. Open file button. O. Remote files button. Recent files button. R. Templates menu button. Collapse C. Write a document button. W. Write our document. spreadsheet button C. New ማለት ነው. Impress presentation button I. Draw drawing button D. Math formula button M. Base database button B. Help button L. Extensions button X. List thumbnail U. Sysad open file button O. እና እነዚህ ያሉት ታብታብ ሳደርግ ኦፕን ፋይል ብለን የምንፈልገው ፎልደር ጋር ሄደን መክፈት እንችላለን። ስለ ጊዜው እሱን ለማስቹን ላሳይ። Open dialog. ስፔስ አደረኩበት Table. Abyssinia log of ትንሽ row ደቂቃ 0. Name. Dropbox row C. Row D. Low. E. Local Ah, list D. D Local list one, selected. Dropbox row 0. Temp selected Temp. row. Bullet. Abyssinia log of Bullet, row okay. 0. Combo box and of and list. Current version. Combo box and of and list. Current version and of and level. Test dot dot. ቀንበርቦክስ ሲሰት ሚንሩል ሌሎች ኖቶት ሲሳዝ እችን ቴስት ያረኳት ማረጊያ ዶኩመንት ነበረት። ኢንተርቪው ክፈታት ፋይል ሰብ ሜኑ ኤፍ ኦፕሽን ፔን ሲሰት ሚንሩል ሌሎች ሊንግር ኦፊስ ዶኪመንት ዶኪመንት ኤዲተብል ፔጅ ሰላሳ ሁለት አሁን እንደ ከላይ እንደገለጽኩ ሾርትከቶቹ ወደ ፈርስት ዶክመንት ማለት ወደ ዶክመንት መጀመሪያ ላይ ፎርማት ወደ መጨረሻው ለመሄድ ኮንትሮል የተጠበቁ ናቸው። ኦልት ስንነካ ደግሞ ቅድም ያልኩት ምርጫዎች ይመጣሉ። edit submenu, view submenu, insert submenu, i, format submenu, o, style submenu, f, table submenu, a, zoom submenu, d, window submenu, w. አሁን ወደ ፋይል ለመመለስ ሆምን ፋይል ወደ መጨረሻ ወደ ሄልፕ ለመሄድ ደግሞ File submenu F. File item in submenu M. Down and Aragon. Open control plus arrow. Open Midala, Major Golemate, Indian. Exit LibreOffice control plus QX. Exit another Major Shaw. The Major Golemate is home. New submenu M. Open without recent documents sub close C. Wizards submenu dot letter L. Edit submenu E. Undo control plus net. Redo control plus one. Repeat control plus cut control plus X. Copy cut control plus X unavailable T. Eh, አሁን የከትን ሳስቻለው ቅድም ዩ ያልኩት ቲቪ ኮፒ ኮንትሮል ፕላስ ሲ አንአቬለብል ሲ ሴት ኮንትሮል ፕላስ ቢፒ ፔስት ፒ ናት እና እነዚህ ናቸው እንደዚህ ያሉ መጽሐፍ ናቸው። ዳውንሎድ ካረጋችሁ በኋላ ኤክስፕሎር ማድረግ ትችላላችሁ። ፔጅ uh-huh. አንድ አለው። አሁን በ F six ስንሄድ ደግሞ የሚመጡ አሉ። file e. ቅድም በኦልት ያመጣ ነው። F six ስነክተን ማምጣት እንችላለን። ድጋሚ F six ስናደርግ ደግሞ options ያመጣል። ድጋሚ ኤፍ ወደ document ኡ እንመለሳለን ማለት ነው። አሁን page መቀየሪያውን ደግሞ page down page down ያልኩትን ሁለተኛ ስነቃ uh, እንደዚህ ነው። በ Microsoft Word የምናውቀው control page down እና control page up እዚህ ምንድን ነው የሚሰራው? የገጹ መጀመሪያና መጨረሻ ላይ ነው የሚወስደን። በዛኛው ላይ next page የቀጣዩ ገጽ መጀመሪያ ላይ ነው የሚወስደን። ይሄ ግን ያለንበት ገጽ መጨረሻ ላይ ነው የሚወስደን። ለምሳሌ control page down፣ control page up ደግሞ ያለንበት ገጽ መጀመሪያ ላይ ነው የሚወስደን። ይሄ ምንድን ነው የሚጠቅመን? በተለይ ደግሞ ከ Microsoft Word የሚለየው ሄደር ገጻችሁ ላይ አስገብታችሁ ከሆነ header ኡ አንዳንድ header ኡ ጋ ለመሄድ ያስቸግራል። እዚህ ግን control page up ስታደርጉ header ዋ ላይ የገጿ header ላይ ነው የሚሄደው። header ኡ ለምሳሌ chapter one section one chapter one የሚል ሊሆን ይችላል ያ header። በተለይ ደግሞ edit እያደረጋችሁ ከሆነ በጣም ጠቃሚ ነው header ኡን ማግኘት። ድጋሚ ኤዲት ላደርጉ ትችላላችሁ፣ ወይም አባትስ paper ሊሆን ይችላል፣ የ paper ኣችሁ ርዕስ ሊሆን ይችላል header ኡ። footer ም እንደዚሁ ገጹ መጨረሻ ላይ የምታያይዙት footnote ሊሆን ይችላል፣ ማስታወሻ ሊሆን ይችላል footer end note ሊሆን ይችላል። ስለዚህ ለዛ ነው የሚጠቅመው ይሄ control page down የገጹ ግን ለገጽ መቀየሪያም ሊያገለግለን ይችላል። በ LibreOffice እንዴት እናደርጋለን? control page down ስናደርገው ገጿ መጨረሻ ላይ ሲወስድን ከዛ አንድ down ስናደርግ ወደ ቀጣዩ ገጽ ይወስደናል ማለት ነው። አሁን የምነካውን keyboard key ውን እንዴት ነበር? ቲክታክ ወብ ካሬክተር ዞን ቲክ ከማንድ ኪ ዞን ኮንትሮል ፕላስ ፔጅ አፕ Control plus page down. Down arrow. Page soft don't cringe. I can't. አሁን ድጋሚ ኮንትሮል ፔጅ አሁን የገጻ መጨረሻ ወስዶኛል ዳማር እንዲህ አድርጎ ያሳየናል ማለት ነው እስቲ እዩና እኔም በቅርብ ነው ያገኘሁት አብረን እንማማርበት እስቲ ከ Microsoft Word ምን የተሻለበት አገኛችሁ ሞክሩትና ከማይክሮሶፍት ምን የባሰ ነገር አገኛችሁ? ምን ነገር ያገባችሁ ነገር አለ? ፕሮግራም ላይ አስተያየት በጥያቄ መልክ ከሆነ እንደ ጥያቄ አቅርቡ፣ እንደ መልስ መልስ ለማዘጋጀት እሞክራለሁ። እናንተ ያገኛችሁትን ልምድ ከሆነ ደግሞ እንደ አስፈላጊነቱ እንደ ፕሮግራም በእናንተው ድምጽ እንዲቀርብ ለማድረግ እሞክራለሁ። ላኩልኝ። ለዛሬ የነበረን ይኸው ከአድማጮች የተከበራችሁ አድማጮቻችን በዚህ ሳምንት የተወሰኑ ችግሮች አጋጥሞኛል። አንደኛው እስከዛሬ ፕሮግራሙን ለመቅረጽ የምገለገልበት ላፕቶፕ የመበላሸት አደጋ ነበር። እሱ ሲስተካከል ደግሞ መረጃ ማገኝበትና ፕሮግራሙን upload ም post የማደርግበት የነበረው የምሰራበት አካባቢ የሚገኝ ኢንተርኔት በመበላሸቱ ምክንያት ፕሮግራሙን በጊዜ ማድረስ አልቻልኩም። የላፕቶፕ ሰርቷል፣ የኢንተርኔቱ መፍትሄ አላገኘም። ስለዚህ ለጊዜው upload ለማድረጉ በሳንቲም ራሴው አድርገዋለሁ። እሱ ችግር የለውም። ግን በቋሚነት እንደቀደመው መረጃዎችን ለመከታተል ያስቸግረኛል። WhatsApp የሚላኩ message ኦችንም እሱም እሱንም ማለት የሚቸገር አይመስለኝም። እሱንም በሳምንት አንዴ ስለሆነ አንዴ እንደምንም አድርጋለሁ። የመረጃ ክትትሉን ምናልባት የሚያስቸግረኝ። እስከሚስተካከል እንደምትታገሱ ተስፋ አለኝ። ሌላኛው ባለፈው ሳምንት በተደረገው የዋትሳፕ ስልክ ቁጥር ለውጥ ምክንያት በቀደመው ቁጥር ላይ ልካችሁ አስተያየታችሁን ያልተቀበል ያልገለጽኩላችሁ ጥያቄዎቻችሁን ያልመለስኩላችሁን እንዳላችሁ በተለይ ከመቀሌ ጠቁመውኛል። በጣም ይቅርታ ጠይቃለሁ። ጊዜ መስጠት ነበረብኝ ቢያንስ አንድ ሳምንት ግን ያጣደፈኝ የቁጥሩ ባለቤት ለግሉ ሊጠቀምበት በመጀመሩ ነው። ያንን ስልክ ቁጥር ለዋትሳፕም ማለቴ ነው እና በዛ ምክንያት ነው በፍጥነት ወደዚህ ለመዛወር የተገደድኩት። ቢሆንም ቢያንስ ከልጁ ጋር በመግባባት የአንድ ሳምንት የእፎይታ ጊዜ ፈጥሬ ማሸጋገሪያ ጊዜ ማድረግ ነበረብኝ። በድጋሚ ቀርታ ጠይቃለሁ። በዚህ ሳምንት አስተያየቶቻቸውን የላኩልኝ ፈንታሁን መንግስቴ፣ ማህቡባ ሚስባህ፣ ፈንታሁን ከአዲስ አበባ፣ ማህቡባ ሚስባህ ከመቀሌ ካሳሁን በዛብህ እንዲሁ ከመቀሌ እና ሄኖክ ሎታው ከሽሮ ሜዳ ናቸው። አራታችሁንም አመሰግናለሁ ስለ አስተያየቶቻችሁ፣ ስለ ማበረታታቻዎቻችሁ። ጥያቄ ላኩልኝ ደግሞ መሀቡባ ምን አይነት ጥያቄዎች ልካልኛለች? በኖኪያ ኢ 63 ዩቲዩብ አኔብል ቱ ፐርፎርም ኦፕሬሽን ይለኛል። ከዚህ በፊት ግን በትክክል ይሰራ ነበር ብላኛለች። ኖኪያ ኢ 63 ስለሌለኝ በእርግጠኝነት መመለስ እቸገራለሁ። እስቲ ምናልባት ዝም ብዬ ገምቼ ያልሆነ ነገር ከምናገር ኢሲክስት ሲሪስ ያላችሁ ሰዎች እርዱኝ። ዩቱብ የሰራላችሁ ነው? ከዚህ በፊት ሰራላችሁ ነበር? አሁንስ ካልሰራ ለምን ይመስላችኋል? አስተያየት ላኩልኝ። በተለይ ማስታውሰው ማነው ጆሲ ንጉሴ ኢሲክስት ሲሪ እንዳለ ጠቁመህን ነበር። እንደውም የማህቡባ ቀጣዩ ጥያቄ ይህን ይመለከታል። ዋትሳፕ ቶክስ አያነብልኝም የሚላኩልኝን ሜሴጆች ብላለች ከዚህ በፊት አንድ ፕሮግራም ላይ ልክህልን ነበር በኤክስፖርት በማድረግ በ text file ሲሆን ያንን ማመንበብ የሚቻልበት መንገድ የተሻለ መንገድ አግኝተህ ከሆነ ወይ ከዛ ወዲህ የሚነበብበት እሱን ነገር ብትጠቁመን ደስ ይለኛል። ለማህቡባ ፕሮግራም ስድስት ወይ ሰባት እስቲ ብቻ ካሉሽ ፕሮግራሞቹ ተመልሰሽ እያቸው። ከዚህ በፊት ጆሲ የገለጸበት ነበር ኤክስፖርት አድርገን እንዴት እንደምን የተጻፉልን ምልክቶች ማየት እንደምንችል ግን የተላከልሽ message ማለት እኔ ብልከው ለምሳሌ የእኔ ስም ላይ okay ብለሽ option ነክተሽ export chat history ገብተሽ ኤክስፖርት ብለሽ ነው። ከዛ ወደ memory card ሽ ላይ WhatsApp export የሚል folder ይኖራል። እዛ ውስጥ ናቸውን በሙሉ በ text file ዝርዝሮ ይገኛል። ያንን ያው መስማት ነው። ግን ያው ለፍጥነት ለመመለስ አይሆንም። በጣም ተዘዋዋሪ መንገድ ነው። sixty three ያላችሁ ሰዎች ልትረዱን ትችላላችሁ። በዚህ በኩል ምን ሌላኛው ጥያቄ ላከልኝ ሄኖክ ሁለታው ነው። እሱ ምን ብሏል? ነህ ባቀረበው ፕሮግራም ስለ በ YouTube download አደራረግ ላይ አድሬስ ባህር በኦልትዲ ሂዳችሁ ኤችቲቲፒ ኮሎን ስላሽ ስላሽ ዩቲዩብ ዶት ኮም ከሚለው ከ YouTube በፊት SS የሚል አስገቡ ብሎን ነበር። ግን desktop ላይ ሆነን Alt D ስንነካ ይሄ HTTP የተባለው ነገር እየመጣ አይደለም ብለህ ጠይቅልን ብሏል። ይህ እንኳን እኔው መልሰዋለሁ። በ desktop ላይ ሆነን ሳይሆን Alt D የምናደርገው YouTube በከፈትንበት website ላይ ሆነን ነው። ለምሳሌ Firefox ከሆነ እዛው Firefox ላይ ሆነ ነው Alt D የምንነካው። Chrome ከሆነ እዛው Chrome ላይ ሆነ ነው Alt D፣ Internet Explorer ም ከሆነ እንዲሁ desktop ላይ መመለስ አይገባም፣ ያበላሽብናል ማለት ነው። ባለ ልክ YouTube እንደከፈት ነው እዛው ሆነ Alt D መልሰን የምንነካው address bar ኡ ላይ እንዲመልሰን። ይህን ይመስላል። ሄኖክ አዲስ ነው። እናመሰግናለን። መህቡባና ሄኖክን ስለ ጥያቄዎቻችሁ። ሌላው ካሳሁን መዛብህ ከመቀሌ ከዚህ በፊት ስለ Aptoide ጥያቄዎች ልከን በተለይ eSpeak እንዴት download እንደሚደረግ ልትመልስ ሞክረህ ነበር፣ ግን አሁንም እየሰራልን አይደለም የሚል ጥያቄ አንስቷል። እንግዲህ download አደራረጉን ከነ search ማድረግበት ቦታ ቀርጭ ያደረግኩ ይመስለኛል። ምን እንዳጎደልኩ ሊገባኝ አልቻለም። እኔም ግን website ኣቸው ምናልባት ከዛ download እንድታደርጉት application ኑን okay፣ እሱ የጠቀሰው ሌላው Play Store ላይ ፈልገ ነው ልናገኘው አልቻለም ብሎኛል። አዎ አይገኝም። Play Store እና Aptoide ተፎካካሪ application ኖች ስለሆኑ አንዱ ያንዱን አይኖረውም የዛኛው ላይ ስለሆነም website ኣቸው M dot Aptoide dot com M dot APTOIDE dot com ነው። እዛ ላይ ኤፒኬ ፋይሉ ዳውንሎድ አድርገህ ወደ ሞባይል transfer አድርገህ መጫን ትችላለህ። maybe ምናልባት የምጨምረው አፕቶዱን ከጫንከው በኋላና አሁንም still eSpeak የማያመጣ ከሆነ አካውንት አዳርግበት create አድርገህ account አስገቡልኝ ይላል። account አስገባለት። ምናልባት ለእኔ እየጠቀመኝ ያለው እሱ እንደሆነ account አለኝ አፕቶድ እዛ ገብቼ ነው download እያደረግኩ ያለሁት። ያ ልዩነት የሚያመጣ ከሆነ እሱን ሞክርና ለቀጣዩ ሳምንት ምን እንዳጋጠመት እንጠቁመኛለህ። ሌላኛው የ Facebook application ጭኝ የነበር Android ቀፎው ላይ እና ብዙ ነገሩ አሪፍ ነው። የ Messenger feature ኦች በሙሉ አሉት። ስልክ መደወያው፣ chat ማድረጊያው፣ post የተደረጉት ማንበቢያው፣ post ማድረግ የሚያስችላል። ነገር ግን chat ስንገባ ሁልጊዜም አዲስ የመጡትን ሳይሆን ቁጥራቸውን ከተናገረ በኋላ ሁሌ ተመሳሳይ ሰው ነው የሚናገሩ ብሏል። Facebook application የለኝም አልጫንኩም። አሁን በኢንተርኔት መቋረጥ ምክንያትም download አድርጌ ልጭን አልችልም። እንዳልከው እሱ 32 MB አካባቢ ነው ብሎኛል። ምናልባት እስቲ ወጪ ለመቆጠብ ለወደፊት ግን ኢንተርኔት ካገኘሁና ምጭን ከሆነ ምን ውጤት እንዳገኘሁ ጠቁመሃለሁ። ሌሎች እንደኔ እንደሱ Facebook application የምትጠቀሙ ካላችሁ መፍትሄውን ብጠቁሙን ለእኔም ስጭን በኋላ ይጠቅመኛል ና አበረታታለሁ። ሌላ የጠየቀው ሞባይል ኮምፒውተር ላይ ኮምፒውተሩን format ካስደረግኩ በኋላ ከፋይሎቹ መጨረሻ ላይ የሚገኘው dot MP three dot MP four የሚለው file format ጠፍቷል። ድጋሚም format አስደርጌው ሊመለስ አልቻለም ብሏል። ክነህ ይጠፋል። default setting ኡ የ Windows እንደዛ ስላልሆነ ነው። ያም format ሳይሆን እንደሚባለው extension ነው የሚባለው። dot MP three የሚባለውን dot MP four ብለን ብንቀይረው ሊያጫውተው ይችላል። በእርግጥ ግን MP four አረግ ነው ማለት አይደለም። ስቲል ኤምፒ3 ነው ውስጡ ያለው ይዘቱ ኤምፒ3 ነው። ላይ ያለውን extension ኑን extension ማለት ምንድን ነው የሚለውን ማስታወቂያውን ነው የለወጥንበት ወይም ላዩ ላይ የተጻፈውን ስም ነው የቀየር ነው እንጂ ውስጡ ያለው ይዘት አልተቀየረም። MP three MP three ነው። MP three ውን three GP ወይም MP three ውን TXT ወይም ሌላ ነገር ስላለው ያንን ነገር አይሆንም። እና ወደ ጥያቄ ለመመለስ ለመሄድ My Computer ን ትከፍትና ወይም ኮምፒውተር የሚለውን ትከፍትና ኦልት ቲ ቱልስ ለመግባት ከዛ ኦ ኦፕሽንስ ትገባና ከዛ ኮንትሮል ታብ ኦፕሽንስ አድቫንስድ ኦፕሽንስ የሚል ታገኛለህ። ታብ ስታደርግ ትሪቪው አለው እዛ ላይ በኤች ኤች ኤች ስትፈልግ ሂድ show a uh, hide for known extensions for uh, hide extensions for known file types የሚላል እሱን ኦፍ አድርገው ስፔስ አርገ ከዛ ታብታብ ኦኬ አርግ ይመለስልሃል። እነ ዶት ኤምፒ3 እነ ዶት ምናምን ይህን ይመስላል። ጥያቄዎች ላካችሁልን ሶስታችሁንም አድማጮቻችን እናመሰግናለን። የአስተያየት መስጫ መስመሮቻችንን እናስታውሳለን። አንደኛ በ Facebook M dot Facebook dot com slash ክዝሽ ነው። በ WhatsApp 0972 81 52 ነው። ይኸው መስመር ለድምፅ መልእክት ደውሎ ለማስቀመጥ ያገለግላል። በኢሜይል ክዝሽ plus subscribe at Google dot com ለጀማሪዎች፣ ለነባሮች ክዝሽ at Google Groups dot com ነው። ሁላችሁም አስተያየት በመላክ እንድታበረታቱ ፕሮግራም በመግለጽ እንድታበረታቱ አበረታታለሁ። የሳምንት ሰው ይበላል። የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን።